الذين አመኑ ወለዚነ ሃዱ ወነሳራ والصابئين እነዛ ሙእሚን የሆኑትማ አለ የሁዳም ሆነ ከይሁዳዎችም አሉ። ሁሉም የተበላሸ አይደለም ነው። ነሳራዎችም እንደዛ የነቢላ ኢሳ ተከታዮችም ሳቢ ማለት አፈንጋጭ ማለት ነው። ከይሁዳዎች የወጣ ያፈነገጠ አንደ ወደ ነሳራ አንደ ወደ የሚገለባበጥ ሙርተድ እንደማለት ነው። መናመነ ቢላሂ واليوم الآخر يؤمن سالها كن السمست أمر بالله أعمالا سالي مركام سرا يمسروا لن نسوا فلهم أجرهم عند ربهم ولا خوف عليهم ولا هم يهزمون يلا رجيت الله سبحانه وتعالى ما جرشا أهم بتورات إن دي تكبروا نقرات شو جيت الله سبحانه وتعالى بيان دان دوات إزاز أون إن دي فتسمو نقرات شو نقرات شو إيه هو اللمونو ግን ፍቃደኛ ሊሆኑ አልቻሉ። በፍጹም ይህን ሁሉ ችግር አልፏል። ይህን ሁሉ ኒዕማ አሁን የዘረዘር ነው በኑ እስራኤሎች የሙሳ ተከታዮች እምቢ ስሉ ወይዝ አኸዝና ሚሳቀኩም ወረፋዕና ፈውቀኩም ጡረ ኹዙ ማ አተይናኩም ቢቁዋ ተራራ እንዳለ ጅብሪል እንዲያነሳና በዚህ ከልቅ ላይ አምጥቶ አንጠለጠለበት። በቃል ኪዳናችሁ መሰረት ተቀብላችሁ ይሄን ተውራት ትፈጽማላችሁ አትፈጽሙም? ያለበለዚያ ይሄ ተራራ ይወርድብን ረሚም ትሆናታል። ወዝኩሩ ማፊ ለአለኩም ትተቁን፣ ውስጡ ላይ ያሉትን ትእዛዛቶች እያንዳንድ ህግጋቶች ጠብቃችሁ ትተገብራላችሁ አትተገብሩም? እሺ እንቀበላለን እንተገብራለን ካላ የዛኔ ተራራው ከመደርመስ ተመለሰ። ግን ትንሽ ቆይታችሁ ثم توليتم من بعد ذلك ከዛስ በኋላ ጀርባ አልሰጣችሁ ፈለውላ ፈድሉላህ الله ወራህመቱ ለኩንቱ لكنتم من የሚተው ጌታ ሆኖ ፈድሉ የበዛ ባይሆን ማኖሮ ኪሳራችሁ እኮ ማአት ነበር ይላል። ግን ይተዋል አላህ እንዲህ አይነት ጌታ በመሆኑ እንጂ አላህ ዛሬ ብናነጋም አልጠላሁም ነበር። እንሻላ ነገ እንጨርሳታለን። የሰውን ቀልብ ከምንሰብር ወለቀድ አሊምቱም አለዚነ አዕተዱ ሚንኩም ፊሰብት ብለን እናነሳለን። የዛሬ ደርስ እዚህ ላይ እናቆማለን። ወሰለላሁም አላ ሰይድና ሙሐመድ ወአላ አሊሂ ወአስሐቢሂ ወሰለም። አልሐምዱሊላህ الصلاة والسلام على أشرف المرسلين محمد بن عبد الله وعلى آله وأصحابه ومن اهتدى هداه إلى يوم الدين سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم اللهم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي በትላንትናው ደርሳችን በዚህ ሱራ ሱረቱል በቀራ ስለ በኒ እስራኤሎች አላሁ ስብሓነሁ ወተዓላ የሰጣቸውን የኒዕማ አይነት በአይነት እየዘረዘረ ነበረ። ያለፉ ይሁዳዎችና በኒ እስራኤሎች ይህን ያለፈውን ታሪክ አላህ ሲናገር መዲና ላይ ትላንት ባሳለፍነው ደርስ ትንሽ ለመጥቀስ እንደሞከርኩኝ አሉ የሁዳዎች ከይሁዳ በኑ ነዲር የሚባሉ ጎሳዎች በኑ ቁረይዛ፣ በኑ ቀይኑቃ ስለነዚህ ለነዚህ ሁሉ ትምህርት እንዲሆናቸውና በአባት በአያት በቅድመ አያታችሁ ሁሉ ይህን መሰለ ኒዕማ ሰጥተን አሳልፈናል። ሊመለሱ ሊማሩ ሊገጸሱ አልቻሉም እያለ ብዙ የኒዕማ አይነቶችን በዚህ ሱራ ላይ ሱረቱል በቀራ ላይ በሰሞኑ ደርሳችን ዳስሰነዋል። አሁንም ያ አላለቀም። ወለቀድ አሊምቱም ለዚነ አተደው ሚንኩም ፊሰብት ይላል። ፈቁልና ለሁም ኩኑ ቂረደተን ካሲኢን አለ። እናንተ ባለፈው ከእናንተ ከበኑ እስራኤሎች አንድ ግሩፕ ዮመ ቅዳሜን የኢባዳ ቀን አድርጎ አላሁ ስብሓነ ወተዓላ ሲመርጥላችሁ እና ይህ ቀን የኢባዳ ቀን ብሎ አላሁ ስብሓነ ወተዓላ ሲመርጥላችሁ በፈቃደኝነት ቅዳሜ መሆን አለበት በሳምንት የኢባዳ ቀናችን ብለው በኑ እስራኤሎች የፈቀዱትና የተስማሙት ቀን ነበረ። የኢባዳ ቀን መሆኑ ቀርቶ ወንጀል የምትሰሩበት ያልታዘዛችሁን ነገር የምትሰሩበት በዚህ የተነሳ አላሁ ስብሓነሁ ወተዓላ ቀጥቷቸዋል። ሰበቡ ምንድን ነው? እያንዳንዱ አንቢያ እያንዳንዱ ሩሱሎች ለእያንዳንዱ ኡመት በሚላኩ ጊዜ ጁምአን ለት ነው በሳምንት የአንድ የኢባዳ ቀን ብሎ አላህ ይመርጥላቸዋል። ይህንን የመረጠላቸውን ቀን ልክ እንደ ዛሬ እንደኛ ማለት ነው ለበኒ እስራኤሎች ለነቢዩላ ሙሳ ንገር ለኡመትህ የኢባዳ ቀን ጁማ እንዲሆንላቸው ብሎ አላህ በመረጠ ጊዜ አላሁ ስብሓነ ወተዓላ ይህን በመረጠላቸው ጊዜ ጁምዓን ለት አንቀበልም አሉ። በራሳቸው ፍልስፍና ነው በኑ እስራኤሎች ጁምዓን አንቀበልም ያሉት። ቅዳሜ ለታ ቢሆን ይሻላል። አላሁ ስብሓነ ወተዓላ ብዙ ፍጥረታቶችን ሲኸልቅ መሬትን፣ ምድሩን፣ ሰማዩን፣ ከዋክብትን ተራራውን፣ ህይወት ያለውንም ህይወት የሌለውንም ሰባት ቀን ጨርሶበት ሲኸልቅ አላሁ ስብሓነ ወተዓላ እና ያረፈው ቅዳሜ ነውና ጁምዓ መሆን የለበትም ብለው በራሳቸው ፍልስፍና በኑ እስራኤሎች ለሙሳ በሳምንት የኢባዳ ቀን ኢድ እንዲሆን ከፈለክ ቅዳሜ እንዲሆን የምንፈልገው አሉት። ነቢዩላ ሙሳንም አላሁ ስብሓነሁ ወተዓላ ተቀበላቸው፣ ችግር የለም አለ። ግን በዛ ቀን በመረጡት ቅዳሜም ቢሆን ምንም ነገር ማድረግ አይችሉም አለ። ልክ አሁን እኛ ጋር ለምሳሌ ጁምዓ ፈኢዛ ኑዲያ ሊሰላቲ ሚን የውም ልጁምዓቲ ፈሰአው ኢላ ዚክሪላህ ወዘሩ ልበይአ ይላል አላህ ስብሓነ ወተዓላ። አዛን ከተባለ በኋላ ማንኛውም ነገር ቀጥ ማለት አለበት። ወዘሩል በይአ ማለት ግብይትን አቁሙ ማለት ነው። ከዛው ጋር ተያይዞ ርስቅ ሊያስገኝ የሚችል ነገር ገቢ ሊያስገኝ የሚችል ነገር በግብይት ብቻ አይወሰንም። የሙያ ስራ ምንም ይሁን አዛን ካለ በኋላ ቀጥ ማለት አለበት ይላሉ ለማዎች። እንደዚህ አይነት ህግና ደንብ ለነሱም በመረጡትና ለመረጡት ቅዳሜ አላሁ ስብሓነ ወተዓላ ይህን ህግና ደንብ አወጣላቸው። አንድ መድየን የሚባል አካባቢ ላይ በኑ እስራኤሎች ከሚኖሩት አካባቢ አንድ አካባቢ ነው። ወደ ባህር አካባቢ ይቀርባል። ሰዎቹ የሚተደራደሩት አሳ በማጥመድ ነው። ስለዚህ ልክ እንዳሁኑ እንደኛ አዛን ተብሎ ግብይትን አቁሙ እንዳለ ሁሉ بزيتشي سورة الجمعة لي آيات أن تزلا تندونا وذلوا وذروا البيع بلو ذلكم خير لكم إن كنتم تعلمون إلى يمشالاتشو إيه نو إلى تسوي سراشو تسوي سراسو وته لا ينورونو بزيتشو آية مدمدمة عليه والله خير الرازقين إلى አላህ ከረዛቂዎች ሁሉ የተሻለና የተሻለ አላህ ነው ይላል። ተስገበገቡ እነሱ መድየን አካባቢ ላይ የሚኖሩ ሰዎች በዚህ በኢባዳ ቀን የውመ ሰብት ከኢባዳው በኋላ ማጥመድ ይችላሉ፣ መከሰብ ይችላሉ። ልክ እንደኛ አሁን እንዳልኳቸው እንደ ጁማ ፈኢዛ ቁድየት ሰላቱ فانتشروا في الأرض وابتغوا من فضل الله إلى الله صلاة جمعة كتسجد لا تنقساقسوا رزقاتكم فلقوا كسباتكم كسبوا إلى ملوك أن جمعة سراء اتسرى بلو أين تقلاو تملها ግን እነዚህ مدينة አካባቢ የሚኖሩ بنو እስራኤሎች تنش تنش አጡ። እንዳልኳችሁ የዛ አካባቢ ማህበረሰብ አሳ በማጥመድ ይታወቃል። ነፍስያቸው ልትቆርጥ አልቻለችም። በኋላ ምን አደረጉ? አንድ ብልጠት መስራት አለብን አሉ። ቅዳሜ ለታ አሳ ማጥመዱ እንዳይቀርባቸው ትልቅ እንደ ኩሬ ጉድጓድ ቆፍሮ በሰፊ በጥልቀት ባህር አካባቢ ማዕበል ተነስቶ በሚማታ ሰዓት አሳን ወደዛ እንዲተፋው ክዳን ሰርተውለት ተመልሶ ተንቦጫርቆ እንዳይወጣ አድርገው አመቻችተው ቅዳሜን ያልፉና እሁድ ለታ ይሄንን ሰብስበው አግበስብሰው ይጠቀማሉ። አንዳንድ አቅል ያላቸው ኢማን ያላቸው ትንሽ አላህ ፍራቻ ያለባቸው አወገዙ ይህን ጉዳይ። ያው ነው። ዞሮ ዞሮ ማጥመድ ነው፣ አሳ ማጥመድ ነው። ይሄ ስለሆነ ይሄ ነገር ቢቀርባችሁ ይሻላል። ዳፋው እኛንም ጭምር ይመታናል። በቀጣዩ ቀን ማጥመድ ይሻላል። አይ እኛ አላጠመድንም፣ ወጥተን ባህር ዳርቻ ላይ ሄደንም በማጥመጃ አሳ እያጠመድንም አይደለም። አይ የሰራችሁት ብልጠትና ስልቱ ያው ነው ማጥመድ ነው ብለው የሚቃወም ቡድን ውስጣቸው ላይ ነበር፣ ግን ሊሰሙ አልቻሉ። ለማንኛውም ግን በዚሁ መልክ ለረዥም ጊዜ ቆዩ። ብዙ ሰዎችም በዚህ አይነት መልክ እየተሰበኩ ከነሱ እየተቀላቀሉ እየተቀላቀሉ የቀሩ ሰዎች ትንሽ ሆኑ። አይ ሙሳ እንዳለውም አደጋ ይመጣል ብሎ የተናገረው ነገር ውሸትም ሳይሆን አይቀርም የሚልም ተፈጠረ። አጃይቡ ግን ምንድን ነው? በአንድ ወቅት የአላሁ ስብሓነ ተዓላ ምት ሲመጣ በትላንት ደርስ ላይ ፍርዓውንና ቀውሙ ፍርዓውን እንዴት ሆነው በባህር በውሃ እንደተበሉ ቁርአን እንዳስረዳን ሁሉ የእነዚህም ፍጻሜ ለየት ባለ መልኩ ደግሞ አላህ አደረገው። ማታ ማንም ሰው ማምሻ ቤቱ ይገባል። ሲያድር ማታ በሩን ዘግቶ ነው የሚያድረው። ጠዋት ለሀጃው ለስራው ሊንቀሳቀስ በሩን ከፍቶ ይወጣል። ያን ቀን እዛ መድየን አካባቢ ያሉ ሰዎች እነዚህ በአሁኑ አይነት ዘዴ አሳን የሚያጠምዱትን ሰዎች የሚቃወሙ ሰዎች ብቻ ሲቀሩ አንድ አጃይብ ተከሰተ። ጠዋት በሩን ከፍቶ ሁሉም ለሃጃው፣ ለስራው፣ ለጉዳዩ፣ ለርስቁ፣ ለርስቅ ፍለጋው ሲወጣ እነዚህ አሳ እያጠመዱ የሚጠቀሙ ሰዎች አሁን ባልነው ዘዴና ብልጠት አንድም በሩን የከፈተ ሰው የለም። ሰዎች በጣም በከፍተኛ ጥርጥር ውስጥ ሸክ ውስጥ ገቡ። ይሄ ለምን ሊሆን ይችላል? ቁጭ ብሎ ሸንጎ ሁሉ ቁጭ ብሎ እስከሚመካከሩ ደረሱ። የተወሰነ አንድ ቤት፣ ሁለት ቤት፣ ሶስት ቤት ቢሆን ኖሮ ችግር የለውም። እንዳለ ሞቶ አልቀው ይሁን ሰው በብዙ ውዝግብ ውስጥ ገባ። በኋላ የአካባቢ ተደማጭነት ያላቸውን ሰዎች ሰብስበው ህዝቡ በጀማዓ ሆኖ በቡድን ሆኖ ሁሉም ሄዶ የእነዚህን ሰዎች እያንዳንዳቸውን በር እየሰበረ እየሰበረ ሲከፈት እነዚህን ሰዎች ባደሩበት በየቤታቸው ወደ ዝንጀሮነት አላህ ቀይሯቸዋል። ይህንን ታሪክ ነው እየተናገረ ያለው። ወለቀድ አሊምቱም ለዚነ አተደው ሚንኩም ፊሰብት አለ አውቃችሁት የለም ወይ ከእናንተ ውስጥ አንድ ቡድን ኢእተደው ፊ ሰብት ሰብት ማለት ቅዳሜ ማለት ነው። ቅዳሜን በሳምንት የኢባዳ ቀን ብሎ የራሳቸው ምርጫ ጁማ የተባለውን ወደ ቅዳሜ ቀይረው እሺ ይሁንላችሁ ተብሎ ሲባል የታዘዙትን ጥሰው ኢባዳ ማድረጉን ትተው በተከለከሉት ነገር ላይ ደፍረው የኖሩ ሰዎች ምን አይነት እርምጃ እንደተወሰደባቸው አውቃቸው የለም። ፈቁልና ለሁም ኩኑ ቂረደተን ካሲኢን ብለን አልናቸው፣ ዝንጀሮ ሁኑ የሰው ልጅ ከመሆን ወጥታችሁ የተዋረደ ፍጡር እንድትሆኑ ፈጀአልናሃ ነካለን ሊማ በይነ የደይሃ ወማ ኸልፈሃ وموعظة للمتقين إلى الله سبحانه وتعالى مسك سيادرك مسك مالت እንዳለ ሱራን ቀይሮ ያለውን ሱራ የሰውን ልጅ ወደ አሁኑ ወደ ሌላ ፍጡር መቀየር መላወጥ ማለት ነው። ይህን الله سبحانه وتعالى ስብሓነ ወተዓላ ነካለን بين يديها قطعت إنديون እንዲሆንላቸውና ለሌሎች ትምህርት تمرت إنديون ነው አለ። ከኋላ ለሚመጣው ትውልድ ወማ እዛው ላለው ይሄንን በአይኑ ላላየውም ጭምር ወመውዒዘተን ልልሙተቂን ኢማን ላላቸውና ተቅዋ ላላቸውም ጭምር ትምህርትና ተግሳስ እንዲሆንላቸው ነው ያደረግነው ይላል አላህ ሱብሓነሁ ወተዓላ። እንግዲህ አላሁ ስብሓነሁ ወተዓላ ይሄ በኡሱል አልፍቅህ ላይ አንዳንድ በኡሉም አልቁርአን አልኢብረቱ ቢእሙም ለፍዝ ላ ቢኩሱስ ሰበብ ይባላል። አንድ ነገር በአንድ ምክንያት ህግና ደንብ ይሆናል። ቅጣትና እርምጃ ከአላሁ ስብሓነ ወተዓላ ለአንድ ትውልዶች በሚሰጥበት ጊዜ በእንደዚህ አይነት ባህሪና በእንደዚህ አይነት መጥፎ አስጸያፍ ሀጃ ላይ ላሉት ማስተማሪያ እንዲሆኑ አላሁ ስብሓነ ወተዓላ ቁርአን ለእንዲህ ታሪኮችን የሚያስቀምጠው ዝም ብሎ ፊክሽንም አይደል፣ ዝም ብሎ ትረካም አይደል። የበኒ እስራኤሎች ጉድ መዓት ነው። ምክንያቱም ይሄ ሁሉ ኒዕማ ተደርጎላቸው ዋናውና ትልቁ ግቡ በአላህ ኢባዳ ላይ እንዲጠነክሩ ተቅዋ እንዲይዙ አኽራን እንዲያውቁ ነበረ። ትላንት አይታችኋል፣ ያን አጃኢብ ታሪክ ሰምታችኋል። አላሁ ስብሓነሁ ወተዓላ ለበኒ እስራኤሎች የሰጠው ኒዕማና በዛ እንዳልቆሙ ተመልሶ እንደሚያፈነግጡ ስቃይ ሲመጣባቸው ተጨንቆ ሙሳ ጋር እየመጡ ኡዱ ለና ረበክ እያሉ ከችግሩ ሲወጡ ደግሞ እንደገና እያፈነገጡ በኒ እስራኤሎች ባህሪያቸው በጣም አስቸጋሪ ነው። አሁንም ይላል በነቢዩ ዙሪያ ላይ መዲና ላይ ላሉ የሁዳዎች አስታውሱ ይላል። አይዝኩሩ ያ በኒ እስራኤላ ሂነ ቃለ ለኩም ነቢይኩም ሙሳ የእናንተ አባቶች፣ አያቶች፣ ቅድመ አያቶቻችሁ በኒ እስራኤሎች የሁዳዎች በዘመኑ ለነበረው ነቢይ ሙሳ አንድ አጋጣሚ ደግሞ እንደገና ተከስቶ በዛም የተነሳ ውዝግብ ተፈጥሮ እንደለመዱ ነቢላ ሙሳን አነጋግረዋል። ከዛ ችግር ሲወጡ መልሶ አፈንግጠዋል። ይሄ የእናንተ ባህሪ ነው ይላል። ይሄ ደግሞ የትኛው አይነት ችግር ነበር? በኑ እስራኤሎች በነቢላ ሙሳ ነቢይነት የሚመሩ ናቸው። ትላንት ቁርአን የተረከልንን ታሪኮች ሁሉ አይታችኋል። ከብዙ ችግር ነው ወጥተው በይተል መቅደስ እንዲገቡ አሪያ የሚባል አካባቢ ላይ ነዋሪነታቸው እንዲሆን አላህ የወሰነው። በዛም ላይ ብዙ አስቸጋሪ ነው ባህሪያቸው። አንድ በበኒ እስራኤል ውስጥ አንድ ሰውዬ ነበረ። ይሄኛው ታሪክ ደግሞ አሁን የምንገባበት ሀብታም ሰውየው በጣም ሀብቱ የሰፋ ነው። ወላኪን አቂም ነው። አቂም ማለት መሃን የማይወልድና ያልወለደ እና ይሄ ሰውዬ አቂም መሃን ከመሆኑ የተነሳ አንድ የወንድሙን ልጅ ያሳድጋል። እሱ አጎቱ ነው ማለት ነው እና ከሱ ጋር ይሄ የወንድሙ ልጅ እየኖረ ከአጎቱ ጋር እየኖረ ልጁ አቅሉ ከበሰለ በኋላ ከጠነከረ በኋላ ጠንካራ ፈርጣማ ጉርምሳ ከሆነ በኋላ ሰውየውን ቢያየው ቢያየው ቢጠብቅ ከእለታት እለታት እንኳን ሊሞት አይደለም ጉንፋንም አይዞ እሱ ጋር አንድ ግብ አለ። እሱ ጋር አንድ ትልቅ ተስፋ አለ። ይሄ ሰውዬ ልጅ የለውም፣ ግን በጣም ሀብታም ነው። ልጆኝ የሚወርሰው እኔ ነኝ ብሎ ቀልቡ እዛ ላይ ተንጠልጥሏል። ላፍ ሊያረጋት ቢያ የለም ሽማግሌው ብረት ነው እንዳለ ነው ያለው። ጭንቀቱ እየጨመረ ሄደ። ሳልወርሰውም እኔው ራሴ ቀድሜ ሊሞት ነው። እንዲህ ነገር እንዴት ነው? ቢያይ የለም ቢያይ የለም። ይህን ነገር ባሰበ ጊዜ ሁሉ ልጁ በጣም ነው ምንችክችክ የሚለው ከሽማግሌው ጋር መበሳጨት ነው፣ ምንም መሆን ነው፣ ቶሎ አትሞትም አይነት አይነት በቃ ሸይጣን መጥፎ ነው። ባለፈው ደርሳችን በአባታችን አቡልበሸር አደምን እንዴት አድርጎ እንዳንሸራትተ ታውቃላችሁ። ፈአዘለሁም ሸይጣን አላለም? አንሸራቷቸው ነው አደምን አዋን ከጀነት ያወጣቸው በማያምር ቃል በተከሸነች ቃል ሀል አዱልኩም አላ ሸጀረት ልኩልድ ወሙልክ ላ ያብላ እድሜ ልክ የምትነግሱትን እዚህ ጀነት ውስጥ ነግሳችሁ የምትኖሩትን ነገር ሊጠቁማችሁ ብሎ ነው አደምን መጥቶ አንሸራቶ ያወጣው። እንግዲህ ተንኮልና ማጥፋ የሚያስብ ሰው ሸይጣን ከእለታት አንድ ቀን አደገኛ የሆነ ተንኮል ላይ ያደርሰዋል፣ አይቀርም። ለዚህ ነው መጥፎ ተፋውል አይወደድም። ስለዚህ ይሄ ልጅ አጎትዮ በጣም ቆየ፣ እንዳልኳችሁ አይታመምም። አንድም ቀን ተኝቶ አያውቅም። አጋጣሚ ቢተኛና ቢታመምማ የሆነ ነገር ላዩ ለጭኖም ይገለው ነበር ይሄ ልጅ። የለም፣ ይሄም የለም። በኋላ አንዴ ምን መጣ አቅሉ ላይ ይሄ መጠባበቄ በጣም በዛ። እኩለ ሌሊት ላይ ለምን ጸጥ አላረገውም? እኔ ራሴ ይህን ሰውዬ አለ። ከዛስ የሚል ነገር መጣ አቅሉ ላይ ገድዬውስ ገድዬው ጀናዛውን ተሸክሜ ከሰውየው ጋር የማይግባቡ ሰዎችን አስቤ አውጥቼ አውርጄ እነሱ በር ላይ በማታ በተኙበት ሬሳውን ወስጄ እዛ መጣል አለብኝ። ሁለት ጥቅም አለው። አንደኛ አካባቢ ላይ ውዝግብ ይፈጠራል። መጨረሻ ላይ እነዚህ ሰዎች ናችሁ የገደላችሁት ተብሎ ፍጭቱ የደረሰበት ቢደርስም አንድም ከነዛ ሰዎች ካሳ ይቀበላሉ፣ ይከፈለኛል። ለአጎቴ የደም ካሳ። ሁለተኛ እጄ ላይ ያለውን የአጎቴን ንብረትም ወራሽ ነኝ። ሁለት ግብ አባሙራ ይህን ስሎ ሰጠው። አዎ ይሄ ቆንጆ ነው አለ። በፍጥነት መተግበር አለበት ወደሚለው ወሄደ ያን ቀን እንዴት ሆኖ እንቅልፍ ሊወስደው ይችላል ይሄ ልጅ? ትልቅ ስራ የሚጠብቀው ቀን ነው። ሽማግሌው ጭልጥ ብሎ እስኪተኛ ጠበቀና ማጅራቱን ብሎ ማሰላሚላ ትላንት በቀረነው ደርስ ፈወከተሁ ሙሳ ፈቀዳ አለይ አላለ። እንደዛ ነቢዩላህ ሙሳ ያን ልጅ በጥፊ ስለው ፈቀዳ አለይ አለ። የቁርአንን አገላለጽ ውስጥ ፍጻሜ ሆነ እኮ አለ። ከፈለጋችሁ scholarship ሄደ ብላችሁም ፈስሩ። ከዛ በኋላ ሽማግሌው ሞተ ባለው አይነት ጀናዛውን ተሸክሞ እየተንገዳገደ ትልቅ እንትን አለ ውስጡ ላይ ትልቅ ራዕይ ስላለ ጀናዛን ሁለት ሰውንም እኮ ሶስት ሰውንም ያንገዳግዳል። እንደምንም ሆኖ ሌሊት ላይ ግን ሄዶ ቀድሞ ጩኸቱን ያቀለጠ እሱ ሆነ። አካባቢው ህዝብ ተገለባበጠ ስታይ እውነትም ከዛ በኋላ የዛ አካባቢ ሰውና የዚህ አካባቢ ሰው ለጦርነት ተዘጋጀ፣ ሊዋጋ ሰይፍ ተማዘዘ። እነዚህ ምንም የማያውቁ ሰዎች ናቸው። ማን ሲመናቸው አልገደልንም ብሎ ቢሉ ማንም ያምናቸው ሊሆንም አይችልም። አሻራ ቅብርጦስ የሚባል አማርኛ የለም። አሁን ነው ቴክኖሎጂ ነው ያመጣው። ግን ከአሻራ የበለጠ ሌላ ነገር አለ። ምን አለ? ማን አለ? አቅል የሆኑ ሰዎች እዚህ ውስጥ አንዳንድ እድሜ ጠገቦች ሰዎች እኛ እንጋደል፣ ተውባካችሁ ደማችን ባይፈስ ጥሩ ነው። አንዴ ከተጀመረ መጨራረሳችን ነው። እኛ ውስጥ ነቢዩላ ሙሳ አለ። ስለዚህ ነቢዩላ ሙሳን ለምንድን ነው ጠይቀው? ሙሂ ነው ወህ ይወርድለታል። ነግሬያችኋለሁ። በኒ እስራኤሎች ችግር ሲይዛቸው ወደ ነቢዩላ ሙሳ ይመጣሉ። ከችግሩ ሲወጡ ጀርባ ይሰጣሉ፣ እግራቸውን ያነሳሉ። አስቸጋሪ ባህሪ ነው ያላቸው። አብዛኛውን ገረፍ ገረፍ አድርገናል። ትላንትም ሰሞኑ ጠይብ በዚህ ተስማሙ። ረገብ ባለ ትንሽ ከዛ በኋላ ወደ ነቢዩላ ሙሳ ተመጣ። ሲመጣ ነቢዩላ ሙሳ ተነገረው ታሪኩ። አንድ ሰው ተገድሏል። የተገደለው የሆኑ ሰዎች አካባቢ ላይ ተገድሎ ወድቋል። ገዳዮቹ እነሱ ናቸው ተብሎ የተገዳይ ቤተሰብ ለጦርነት ተነስቷል። ገዳይ ማን እንደሆነ በወህይ አማካይነት አላህ ቢያሳውቅህና ብትነግረን ይህን እንፈልጋለን። ወዲያ ወህ ወረደለት ለነቢዩላህ ሙሳ። ወኢዝ ቃለ ሙሳ ሊቀውሚሂ ኢነላህ ያእምሩኩም አንተዝበሁ በቀራ። ጥሩ ነው አለ ሙሳ። አላህ ምን እያለ ነው? አንድ ላም ታመጡና እረዱ አለ። ይሄ እኮ ነው ችግርህ አሉ። ምን አገናኘው ላምን ረድና ሰው ሞተ ማለትን አሉ። እንዴት ሆኖ ይሄ ነገር ሊገናኝ ይችላል? ጃሂል አስቸጋሪ ነው። ባይበልጥ ከሐቅና ከኢማን ያፈነገጠ ጃሂል በጣም አስቸጋሪ ነው። ኢማንን ከማጣት የበለጠ በሽታ የለም። ውስጣቸው ላይ የተሞላው ሌላ ነገር ስለሆነ አስጨርሶ ነቢዩላ ሙሳን እንኳን ሊያዳምጡ አልቻሉም። ላም ረዱ ብሎ ባለ ጊዜ እሺ፣ ከዛስ ማስጨረስ አለባቸው። አይደለም ያሉት ቃሉ አተተኪዙና ሁዝዋ፣ እኛ ነፍስ እኮ ነው ህይወት እኮ ነው ያጣ ነው። ጉዳዩን ፌዝ ረከው እኮ አሉ። ጫወታ ቀልድ ረክብን አሉ። ነቢዩላ ሙሳ ነቢይ ነው፣ ረሱል ነው። በዛ ፈቃድ የሚናገር አይደለም። ቃለ አዑዙ ቢላሂ አነኩነ አኩነ ሚነል ጃሂሊን አለ። ይህን እኮ ጃሂሎች ናቸው። ፌዝና ቀልድ እንደፈለጉ እንደፈለጉ የሚናገሩት እንደፈለጉ የሚተርኩት። እኔ እንደዛ አይደለሁኝም። ነቢይ ምን አልአንቢያ ነኝ። ጠይቃችሁኛል ወይ? የወረደውን እየነገርኳችሁ እኮ ነው አለ። ጥሩ እሺ እንግዲህ ጌታ አላሁ ስብሐነሁ ወተዓላ ላምን ረድማ ብሎ ያዘዘህ ከሆነ ይረዱ አንዲትን ላም ካለ ቃሉ ዱ ለና ረበክ ዩበይን ለና ማሂ ላሚቷ ምን አይነት እንጭሽ ይሄን ዱዓ አድርግና ይንገረን ጌታ አላህ ስብሐነሁ ወተዓላ ሁኔታዋ ምን አይነት ነች ችግር የለውም ቃለ ኢነሁ የቁሉ ኢነሃ በቀራ ላ ፋሪዱን ወላ ብክር የምታርዷት ላም ያላረጀች ፋሪድ ማለት ያላረጀች ሀሪማ ያልሆነች ማለት ነው። ወላ ብክር ግደር ያልሆነች ኮርማ ነገር ያልደረሰባት አዋኑን በይነ ዛሊክ ወሰጡን በይነ ዛሊከ ማለት ነው። በዚህ መሃል የሆነች መካከለኛ የሆነችዋል ረዱ። ከዛ በኋላ እንዴት እንደምታደርጉ እኔ ነግራችኋለሁኝ አለ። አግባቡ ግን እንዴት ነው? እሺ ብሎ መቀበል ነበር። ጥምዝምዞች ናቸው። ሲኸልቃቸውም ዝግዛግ ስለሆኑ ገና ታያላችሁ። የሚጠይቁት የጥያቄ አይነት መዓት ነው። ፈፋሉ ማ ትኡመሩን አለ። ባህሪያቸውን ስለሚያውቅ ነቢዩላህ ሙሳ በዚህ መልኩ የታዘዛችሁትን ስሩ። ሊቆሙ ግን አይደለም። ሄዱልህና ተመልሶ መጡ። ውስጣቸው ላይ ሌላ ነገር ተጫረ። ነቢዩላ ሙሳን መልኳን መች ጠየቅን አሉ። ላም እረዱ ያላረጀች ግደርም ያልሆነች መሀከለኛ የሆነች ብሎናል። እሺ ብለን እኮ ነው የመጣ ነው። ስለ መልኩ ለምን አንጠይቀውም? ተመልሶ መጡ። ቃሉ ዱ ለና ረበክ ዩበይን ለና ማለውንሃ እስቲ ስለ መልኳ የሚግለጽልን ጌታ አላሁ ስብሐነ ወተዓላ ችግር ነው። ነጭ ነች፣ ጥቁር ነች፣ ቀይ ነች ወይስ ምን አይነቷ? ቃለ እነሁ የቁሉ እነሃ በቀራ በቀረቱን ሰፍራ ቡላ የሆነች ፋቂውን ለውንሃ ፋቂ ማለት ወጥ ማለት ነው። ሳፊ የሆነች ማለት በቡላነቷ ወጥ የሆነች ተስሩ ናዝሪን ለተመልካች የምታምር የሆነች እቺን አይነት ላም እረዱ። ከዛ በኋላ እኔ እነግራችኋለሁ ምን እንደምታደርጉ። ሚለው ለበኒ እስራኤሎች ነው። ነቢዩላ ሙሳ ተቀበሉ። እሺ ተስማምተናል፣ ሄዱ። ግማሽ ቡድን ደግሞ ግሩፕ እዛ ምን ይሄን ተቀብላችሁ ትመጣላችሁ ሲባል ለምሳሌ አቋሟ እንዴት ነው? ይችላል ምን አይነት ነች አቋሟ? አጭር ረዥም ወፍራም ቀጭን ምን አይነት ነጭ እቺ? ዝም ብላችሁ መልክና ከለር ይዛችሁ ትመጣላችሁ። በተፈጥሮ አስቸጋሪ ነው የይሁዳ ጭንቅላት፣ በጣም አስቸጋሪ ነው። በጣም በጣም በጣም ይኸው አሁን ነገር ዓለምን ራሱ እንዴት እንደሚንጡት አታይም? የእነሱ የልጅ ልጆች ናቸው አስቸጋሪ ችግር እየፈጠሩ ያሉት። ማጡና ተመልሰው ሙሳን አሁንም